አራት በምግባችን ውስጥ የጨው መጠን ለደም ግፊት በሽታ እንደሚያጋልጠን ካወቀን የጨው አወሳሰዳችንን ልንወስን ይገባል። በኢንዲያና ዩኒቨርሲቲ በሕክምና ዘርፍ ለ12 ዓመታት በደም ግፊት መንስኤዎች ዙሪያ በተደረገው ምርምር እንዳመለከተው ብዛት ያለው ጨው ከምግብ ጋር አዘውትሮ መውሰድ ለደም ግፊት የሚያጋልጥ ነው። ከዚህም በመነሳት የምንወስደውን የጨው መጠን መቀነስ እንዳለብን ተመራማሪዎች ይመክራሉ። ገጽ ዘጠኝ ክፍል ሶስት መናገር አንድ የጽህፈት ባህል ያላቸው ህዝቦች የጽህፈት ባህል ከሌላቸው ህዝቦች የተለየ ምን ሊጠቀሙ ይችላሉ? የጽህፈት ባህል የሌላቸውስ ምን ሊያጡ እንደሚችሉ በተለያዩ ቡድኖች ተወያዩና የደረሳችሁበትን ድምዳሜ በሰንጠረዥ አስደግፋችሁ አቅርቡ። ሁለት በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል የሚለው አባባል በምንባቡ ከቀረቡት ሀሳቦች የትኛውን ሊያጠናክር ይችላል? አስረጅ እየጠቀሳችሁ አስረዱ። ሶስት የተለያዩ ቋንቋዎች ተመሳሳይ የአጻጻፍ ዘዴ ሊጋሩ ይችላሉ። ይህንን አባባል ከሀገራችን ተጨባጭ ሁኔታ ጋር እያገናዘባችሁና ምሳሌ እየጠቀሳችሁ ተወያዩበት። ክፍል አራት ሰዋሰው የሚከተሉትን ቃላት በምሳሌዎቹ መሰረት በአናባቢና ተናባቢ እየለያችሁ በድምፀ ልሳኔ አጻጻፍ ጽፋችሁ አሳዩ። ምሳሌ ሶስት ስኦ ስት ሰበረ ስአ ብ ብ አ ር አ ቀጠፈ ቅ አ ጥ ጥ አ ፍ አ ስንቅ ስ እ ን እ ቅ አንድ ወሰደ፣ ሁለት አለ፣ ሶስት ሰነፍ አራት መነዘረ፣ አምስት ዱቤ፣ ስድስት ልብስ። ገጽ አስር ምንባብ ሁለት ንባብና የቃላት አውዳዊ ሚና ሂስ ምንድን ነው? አንድን ጽሑፍ በሂስ አይን መመልከትስ? ሂስ የአንድን ሰው ስራ መሰረት በማድረግ በሰውየው ሀሳብ ወይም ስራ ብቃትና ቀናነት ለመመስከር የሚቀርብ ሙያዊ ምዘና ነው። አንድን ጽሑፍ በሂስ አይን መመልከትም የጽሑፉን ላዕላይ ሀሳብ ብቻ ተከትሎ መንጎድ ሳይሆን ጠለቅ ብሎ ማተኮር ጽሑፉ ለምን እንደተጻፈ ምን ጭብጥ እንደሰረጸበትና ደራሲው ጭብጡን ለማጎልመስ በምን ዘዴዎች እንደተጠቀመ በማገናዘብ ስራውን መዝኖ ከደራሲው ጋር ለመስማማት መሆነ ላለመስማማት ፍሬ ሀሳቦችን ማጤን ማለት ነው። እንዲሁም ደራሲው መፍትሄ ሊፈልግላቸው የተነሱ ችግሮች ካሉ ምን ምን እንደሆኑ ለይቶ መገንዘብና የሰጠው መፍትሄ ተገቢ መሆን አለመሆኑን አትኩሮ መመልከት ያስፈልጋል። ማንኛውም ጽሁፍ ሲቀርብ በህብረተሰብ ልምድና ፍላጎት ተመስርቶ የሚቀርብ እንደመሆኑ መጠን በግልጽ የሚታይ ችግር ብቻ ሊጠቀሙበት ስለሚችል በዚያ አንጻር መመልከቱ ይመረጣል። ግን ችግሮቹ በግልጽ ታዩም አልታዩም እነሱን ሰብስቦ ማውጣቱ ብቻውን በቂ አይደለም። መተኮር ከሚገባቸው ነገሮች ጥቂቶቹ ችግሮች በእውነት ያሉ መሆን አለመሆናቸው፣ ካሉ እንዴት ሊከሰቱ እንደቻሉ፣ መኖራቸው ምንን ሊያስከትል እንደሚችል ልዩ ባህሪያቸው ምን እንደሆነ ማወቅ ወቅታዊና ሊተኮርባቸው የሚገቡ ነጥቦች ናቸው። ሌላው አንድን ጽሑፍ በሂሳይን የምንመለከትበት መንገድ በጽሑፉ ዓላማ ይወሰናል። የአንድን ጽሑፍ ዓላማ፣ የደራሲውን ሀሳብ ተአማኒነትና ተጨባጭነት፣ ሀሳቡን ከግቡ ለማድረስ የተጠቀመባቸውን የአጻጻፍ ዘዴዎች፣ በጽሑፍ ውስጥ ገጸ ባህሪያት ካሉ የተወሰነላቸውን ሚና መጫወት አለመጫወታቸውን የሀሳቦቹን ቅደም ተከተላዊ አስተላለፍና የመልእክቱ ወቅታዊነትና አንገብጋቢነት መልእክቱን ወቅታዊና አንገብጋቢ ለማድረግ የተጠቀመባቸውንም ስነ ጽሑፋዊ ብልሃቶች ሁሉ ተንትኖ መረዳት ይገባል። አንድን ጽሑፍ ከልዩ ልዩ አቅጣጫ ሳይመረምሩ ሐሳቡን እንዳለ መቀበሉና በሥራ ላይ ለመዋል መሞከሩ ከስህተት ላይ ሊጥል ይችላል። ምክንያቱም ደራሲያን ሁሉ ሐሳባቸው የተጣራ ቢሆንም ባይሆንም በአንባቢያን ዘንድ ተቀባይነት አግኝቶ ደጋፊያቸው እንዲበዛ በመገፋፋት ስለሚያግባቡ ነው። የእነሱን ሀሳብ እንዳለ መቀበል ደግሞ አልፎ አልፎ ባልተጣራ ሀሳባቸው መስማማትና ያንንም በተግባር ላይ ለመዋል ትክክል ያልሆነ አቅጣጫ ይዞ መሄድን ያስከትላል። ለዚህ ነው እያንዳንዱ አንባቢ ማንኛውንም ጽሑፍ ሲያነብ የተሰነዘረውን ሀሳብ በጥልቀት በመመርመር ስህተቱን ከትክክለኛው ለይቶ መረዳትና በትክክለኛው ሀሳብ ብቻ መመራት ያለበት። ገጽ 11 ይህንንም ለማድረግ አንዱ ጥሩ መንገድ በጽሑፉ ውስጥ ያሉትን ቃላት ፍቺ በሚገባ ለመረዳት መሞከር ነው። ቃላት በተለያዩ አረፍተ ነገሮች ውስጥ ሲገኙ የተለያዩ ፍቺዎች ይኖራቸዋል። ከዚህም ሌላ አንዱ ቃል በአንድ በተወሰነ አካባቢ ገብቶ የተለያዩ ሰዎች በተለያየ መንገድ ሊረዱት ስለሚችሉ ደራሲው እንደዚህ ባሉ ቃላት አማካይነት ሊሰውር የፈለገውን ምስጢር በደንብ መርምሮ መረዳት ያሻል። ቃላት በሚሰጡት ትርጉም አንጻር ስንመረምራቸው ሁለት ጠቢያዎች ይታይባቸዋል። ከእነዚህም አንዱ ምንም ስውር ምስጢር ሳይኖርበት ለአንባቢ ሁሉ ግልጽ የሆነ ፍቺ የመስጠቱ ጠባይ ነው። ይህም እማሪያዊ ወይም ጥሬ ትርጉም ይባላል። ሌላው ጠባይ ደግሞ ምስጢርን አምቆ የመያዝና ለአንባቢያን የተለየ ትርጉም የመስጠት ጠባይ ሲሆን የዚህ አይነቱ ፍቺ ፍካሪያዊ፣ ውስጣዊ ወይም ስውር ፍቺ ይባላል። በዚህ አይነት ማንኛውም ቃል እማሪያዊ ፍቺ ወይም ፍካሪያዊ ትርጉም ሊኖረው ስለሚችል በተቻለ መጠን አንድን ጽሑፍ ስናነብ ቃሉ በገባበት ስፍራ የሚሰጠው እማሪያዊ ፍቺ ወይም ፍካሪያዊ ትርጉም መሆኑን ለመለየት በጥንቃቄ ማንበብ ያስፈልጋል። ይህን ካለመረዳት ከሚመጣው ጉዳት ለመዳን ብቻ ሳይሆን ደራሲው የጽሑፉን ሐሳብ በቃላቱ ፍካሪያዊ ትርጉም አማካይነት ለማስተላለፍ የሚፈልገውን ምስጢር አዘል ትርጉም ለመረዳት ይጠቅማል። ለምሳሌ ማንም ሰው የሚያውቀውን በየዕለቱ የምንጠቀምበትን ቤት ብንወስድ እንደ አግባቡ ሁለት ትርጉም ይሰጠናል። ይኸውም ቤት በእማራዊ ፍቺው ግድግዳ፣ ጣሪያ፣ መስኮትና መዝጊያ ኖሮት ለመኖሪያነት የሚያገለግል መጠለያ ማለት ሲሆን በፍካሬያዊ ትርጉሙ ደግሞ የአንድን ሰው ጠቅላላ ኑሮ፣ ምቾት፣ ጉስቁልና፣ ደስታ፣ ሐዘንና መከራ፣ መከለያ፣ ገበና ከታች የሚለውን ትርጉም ያመጣል። ስለሆነም በንባብ ጊዜ የሚያጋጥሙ ቃላት የምናውቃቸውን ቢሆኑ እንደ አገባባቸው የተለያየ ትርጉም ሊያመጡ ስለሚችሉ በጥንቃቄ መጤን አለባቸው። ገጽ 12 እነዚህ የቃላት ፍካሪያዊ ትርጉሞች የመነጩት ከየት ነው? የቋንቋ መሠረታዊ ምንጩ ተግባራዊ ተሳትፎና ማህበራዊ መስተጋብር ሲሆን የእነዚህን አይነት ትርጉሞች የሚፈጥሩት ግን ግለሰቦች ናቸው። ምንም እንኳን የአንድ ግለሰብ የኑሮ ልምድ ከህብረተሰቡ የኑሮ ልምድ ተገንጥሎ ሊታይ ባይችልም፣ አንዳንዴ ግለሰቦች በግል ዝንባሌ ገፋፊነት ወይም በማህበራዊ ኑሮ አስገዳጅነት በአንድ በተወሰነ ሁኔታ ላይ የተለየ ትኩረት በማድረግ ብዙ በመመራመርና ርቀው መመልከት ካሉበት ህብረተሰብ የተለየ የኑሮ ልምድን ይመሰረታሉ። በዚህም የተነሳ አንዳንድ ቃላትን ከዚህ ከተለየ የኑሮ ልምዳቸው አንጻር ይተረጉማቸዋል። እነዚህም ትርጓሜዎች ከግለሰቡ ግላዊ ትዝታ፣ ደስታ፣ ሀዘንና ልዩ ስሜት ጋር የተያያዙ እንደመሆናቸው መጠን ለሌላው ልምድና ህይወት ለሌለው ሰው በቀላሉ ስለማይሰሙ በተናጋሪውና በአድማጩ ወይም በጸሐፊውና በአንባቢው መሃል በሀሳብ አለመገናኘት ይፈጠራል። ሆኖም ግለሰቡ ግላዊ ልምድ ይፈጥራል ሲባል ፍጹም ከማህበራዊ ኑሮ ይገለላል ማለት ስላልሆነ አብዛኛውን ጊዜ ግላዊ ፍካሬ ወደ ማህበራዊ ፍካሬ መለወጡ አይቀርም። ብዙውን ጊዜ ግላዊ ፍካሬ ወደ ማህበራዊ ፍካሬ የሚለወጠው በሁለት ምክንያቶች ነው። አንደኛ ደራሲው ወይም ግለሰቡ ብዙ የሚያነብ የሚያስተውልና የማህበረሰቡን ስሜት ለመረዳት የሚጥር ከሆነ ያጋጠመውን አዲስ ልምድና በዚያውም ምክንያት የተፈጠሩትን አዳዲስ ፍካሬዎች በልዩ ልዩ አጋጣሚዎች እየጠቀሰ ለማሳወቅ ስለሚሞክር ፍካሬው ከግላዊነት ወደ ማህበራዊ